በአንድ በኩል የዘመናዊ አምባገነኖችን ታክቲክ አውቆ ለመታገል፣ በሌላ በኩል ደግሞ ዘወትር ተጨቋኝ ህዝብ ከመሆን ለመላቀቅ የመፍትሄ ሀሳቦች በመቀጠል እንግዲህ የፖለቲካ ተሳትፎን እና ብስለትን ማዳበር የሚለው ጉዳይ እጅግ አስፈላጊ ጉዳይ ነውና እሱን ትንሽ emphasize ለማድረግ እሞክራለሁ። በተለይ በአሁኑ ጊዜ ከ elementary ደረጃ ጀምሮ የሲቪክ ትምህርት የሚባል ነገር ይሰጣል። እኛ በአገር ቤት በነበርንበት ጊዜ ይህ ነገር አልነበረም። በጣም ጥሩ ጅምር ነው። ይህን አይነት ጅምር ሀገሪቱ ፋይዳ ላይ ማዋል መቻል አለባት ልጆች ስለመንግስት ምንነት ስለመብት ምንነት መማራቸው እጅግ አስፈላጊ ነው በተቃዋሚ ደረጃ የተሳተፉት አካሎች ይህንን መወያያ ማድረግ መቻል እና እዛ ላይ ቢልድ ማድረግ እጅግ ያስፈልጋል ህብረተሰቡ ስለመብት መወያየትን ባህሉ እንዲያደርግ አዲሱ ትውልድ ትምህርት ቤት ተምሮ እዛው ማውቃቱ ሳይሆን መብትን ተምሮ የሚያበቁት ጉዳይ ሳይሆን የሚጠይቁት ጉዳይ መሆኑን እንዲገነዘብ ማድረግ ውጤታማና ፍሬያማ ያደርገዋል ስለመብቱ አውቆ አጣጥፎ መጻፉን ስሙ ቁጭ የሚያደርግ ከሆነ ለውጥ አመጣን በህይወቱ ላይ የሚያስፈልገው ቁም ነገሩን ተረድቶ መብቴ ምኑ ጋር ነው ግዴታዬስ ምንድነው ብሎ የተገነዘበ ዜጋ ራሱን ነፃ ያደረገ ከገባርነት የወጣ ዜጋ መሆኑን ማሳወቅ ነው ጥስሱ ተጠስሷልና እዛ ላይ መገንባት ያስፈልጋል። ይህንን አሁን የተፈጠረውን occasion እዛ ላይ መገንባትና ህዝቡ ስለመብት እንዲያውቅ ስለመብቱ አውቆ ደግሞ መጠየቅ እንዲጀምር መብቱን እንድንከባከብ ማድረግ ያስፈልጋል። መብት ካልተንከባከቡት በማንኛውም ሀገር ያመጣል። ሰውን መበደል ስለምመች ጨቋኞች ሁሉ ጊዜ ጥማቸዋለች እና እየጣመቻቸው ከእጃቸው ተፈልቅቃ እንድትወጣ ማድረግ የዜጋ ግዴታ ነው ለዚህም ነው እንግዲህ ስለ መነጋገር መወያየት አስፈላጊ የሚሆነው ሁለተኛ ህገ መንግስትን ሰዎች ጠንቅቆ እንዲያውቁ ጥረት ማድረግ ያስፈልጋል ህገ መንግስቱን ያወቀ ሰው ከመንግስት ጋር የፈረመው ኮንትራት ነው እና መንግስት ጥስ ጥሰህብኛል ይለዋል አምባገነን ነው ለምንድን ነው የምጠይቀው ነገር አያስገድም የዘመኑ አምባገነን እንደ ድሮ አይደለም ስለ ህገ መንግስት አታንሳብኝ አይደለም ህገ መንግስትን ጣስክ ብሎ ነው የሚያስረው ሌላኛውም ዜጋ አይ ህገ መንግስትን ነው ለመብት የመብት ተከራካሪዎችን የምታስረው ብሎ challenge ካደረገው ይደናገራል ፕሮፓጋንዳው መሰረተ ቢስ መሆኑን ይረዳል ህዝብ ግን የተነገረውን ሁሉ ይቀበላል የሚል አመለካከት ካለው እንዳሻው ነው የሚቀልደው በህዝብ ላይ ስለዚህ ህገ መንግስት ጠንቅቆ ማወቅ የእያንዳንዱ ዜጋ ግዴታ መሆኑን መብቱ እዛ ውስጥ የተጠቃለለበት መሆኑን አውቆ እንዲያከብረውና እንደ ዜጋ መንግስትም ደግሞ ያንን ህገ መንግስት እንዲያከብር ጫና እንዲያደርግበት ያስፈልጋል ይህ አንድ ፖሊስ ያቆመ ለምንድነው ነው መብቴን ገፈኛል የፍርድ ቤት ትእዛዝ አለ ማዘዣ አለ ወይ ማለት መቻል አለበት ሰው ይህ ነገር ልደመድ ይገባል መጀመሪያ ላይ አስቸጋሪ ሊሆን ይችላል ግን የልምድ ጉዳይ ማምጣት ነው ሰዎች ሲደጋግሙ መብታቸውን ሲያውቁ ሌሎቹ በዳዎች ይጠነቀቃሉ ይህንን ነገር መብትን አስመልክቶ እንግዲህ የፖለቲካ ብስለትን የፖለቲካ ተሳትፎን አስመልክቶ ይህ የዜጋ ግዴታ መሆኑን ማሳወቁ እጅግ አስፈላጊ ነው ሌላው የፖለቲካ ብስለትና ፍላጎት ስለ ምርጫ ማሰብ ነው ምርጫን እኛን አገባንም ብሎ የተመረጠው በደለኝ ማለት ለመናገርም የሚከብድ ነገር ነው ምርጫ ለመሳተፍ ያስፈለገ ዜጋ ስለ ምርጫ ያልተቆረቆረ በምን መንገድ ምን መልካም ውጤት እንዴት ሊገኝ ይችላል ብሎ ያላሰበ ዜጋ ከመጡ የመጡ ሰዎች ለሀገር የሚበጁ አይደሉም ብሎ ቢያማ ብቆጭ ብዙም ቁጭቱ ትርጉም አያልባ ነው ለዚህ መደረግ ያለበት በአምባገነን ስርዓት ምርጫ እንደሚዛባ ብታወቅም ምርጫ ማኒፕሌት እንደሚያደርግ ብታወቅም ህዝቡ ስለ ምርጫ በሚገባ ጠንቅቆ አውቆ ዘብ መቆም መቻል አለበት ይሄ ምርጫ ነው የሚመለከተው የኛን እድል ነው የሚወስነው ነገ እጄ የሚመጣው ሰው ሊበቀኝ የሚገባ ሊሆን አይገባም አገልጋይ ነው የሚለው ማወቅ አለበት አንድ ዜጋ በፖለቲካ ፍላጎት አደረበት ሲባል የሚመጣው ሰው አገልጋዩ መሆኑን ያወቀ ዜጋ ማለት ነው ተመራጮች አገልጋዮች ናቸው አንድ ዜጋ ይህን ሊያውቅ ይገባል ተመራጭ ሊገዛኝ የመጣ ነው የሾምኩት ነው ብሎ ለሱ ለመዘገት የሚመጥ ዜጋ ገባርነትን የተቀበለ ነው ከዚህ መውጣት አለበት ህብረተሰቡ ይህ ደግሞ የሚመጣው በንቃት ነው በየደረጃው ህብረተሰቡ ማስተማር እጅግ ያስፈልጋል የመረጥካቸው ሰዎች የቀጠርካቸው ናቸው አንተው እንዳወረድካ እንዳወጣቸው ልታወርዳቸው መብት የሚገባ ነው ግን አምባገነኖች ስለሆኑ አልወድም ይሉሃል እንጂ የሚለውን ነገር ማምጣት ያስፈልጋል ሌላኛው ደግሞ ንቁ ዜጋ የሆነው ትልቅ ተሳትፎ ማድረግ መቻል አለበት ከአምባገነን መሪዎች ከመመለምሏቸው ሰዎች ከንቱ ከንቱዎችን ብቻ ለነሱ ስቶ ሌላው ሌላ ጥግ የሚሄድ ወደ ሌላ ጫፍ የሚሄድ ከሆነ ተገዢ ሆኖ ህዝቡን የሚረግጡ ሰዎች ናቸው ሎሌዎቹ ብቻ ናቸው የሚቀሩት ይህ እንዳይሆን መጠንቀቅ መቻል ያስፈልጋል በሁሉም የፖለቲካ መስመር ውስጥ እያንዳንዱ ዜጋ ገብቶ ማገልገል ያለበት መሆኑን ማወቅ አስፈላጊ ነው በጣመመ መስመር የሚከተለውን ብዙ ባይድም ሚሽን ይዞ መግባት መቻል አለበት ይህ እጅግ አስፈላጊ የሆነ ስራ ነው የፖለቲካ ብስለትንና የፖለቲካ ጉዳይን ካየን እንግዲህ አንድ ተቃዋሚ ድርጅት አምባገነን የሚለውን መንግስት መውቀስ ብቻ ሳይሆን ከዛ የተሻለ አጀንዳ አለኝ ወይ ብሎ መመርመር መቻል አለበት ሰውን አሰረ ሰውን ገረፈ ጋዜጠኞችን አስረ ብሎ ብቻ መናገሩ በቂ አይደለም እኔ ይህንን አጀንዳ አለኝ ለሀገሬ የሚለውን ማሳየት መቻል አለበት ምክንያቱም የዘመኑ አምባገነን እንደ ጥንቱ አይደለም በጡንቻው ብቻ አይደለም ገዛው እቅድም አለው smart ነው የፖለቲካ የፖለቲካ አጀንዳዎችን ይነጥቃል ባለፈው ጊዜ ገጥጫለው ተቃዋሚ ቡድኖችን የራሱ ሰዎች አስገብቶ መልካም አጀንዳዎች ሲኖሩ ያንን ነጥቆ ስራ ላይ ያውላል በዛ የህዝብ favor ይገዛበታል ጥሩ የኢኮኖሚ ፕላንን በስራ ላይ ማዋል ያቅዳል ምክንያቱም ሀገር ካላደገና ህዝቡ በችጋር ከተጎሳቆለ የስልጣን እድሜው እንደሚያጥር አውቋል እንደ ድሮዎቹ አይደለም ህዝቡን አደህይቶ በጨለማ ውስጥ አኑሮ እንዳሻው ገዛዋለሁ የሚል አይደለም ህዝቡን በሙሉ ሙሉ በሙሉ የማያሳትፍ ቢሆንም የተወሰኑ ክፍሎችን ሊጠቅም የሚችል የኢኮኖሚ ፖሊሲን ያወጣል በዛ እንደምንም መሽቀዳደምና ተጠቃሚ መሆን አስፈላጊ ነው ብቸኛ ተጠቃሚ እንዳይሆን አንድ ሁለተኛ ተቃዋሚ ነኝ የሚለው አካል ከዛ ከመቃወመው መንግስት የተሻለ የኢኮኖሚ ፖሊሲ ማቅረብ መቻል አለበት የሌላኛውን ብቻ ውድቅ ነው ማለቱ ምላሽ ምላሽ ሊሆን አይችልም መንግስት ተሳስቷል ካለ ምኑ ጋር ኢኮኖሚ ፖሊሲ እንደተሳሳተ ከስልጣን ከመጣ ደግሞ ምን alternative እንደሚያቀርብ በትክክል ማሳየት መቻል አለበት ያ በሌለበት ቦታ ሁሌ መሳለቂያ ያደርገዋል የዘመኑ dictator። ምክንያቱም የራሱን አጀንዳ በየጊዜው update ስለሚያደርግና ከሌሎችም እየተዋሰ smart በሆነ መንገድ ሚዲያው በእጁ ስላለ እንደራሱ አድርጎ ስለሚያቀርብ ሌሎቹን ውዳቂ ማድረግና መሳቂያ ማድረግ ለሱ ብዛም የሚከብደው አይደለም ጉዞ ረጅም ነው ጉዞ ረጅም ነው ጉዞው ረጅም ነው አስቸጋሪ መንገድ ትግስት ሚያታታ በጥናት ለመንጎድ አልጋ በአልጋ ይደር የሚመች የሚዳላ አስቸኳይ እንዲሆን እናስብ ጠቅላላ። ወደ ሀገራችን ተጨባጭ ሁኔታ ከመጣን እንግዲህ ይሄ theoretical base ኡ ነው የተሻለ ሆኖ መቅረብ እስቲ በሀገራችን የፖለቲካ ሁኔታ ምን አይነት ሁኔታ መንገዶች እየተከተልን ነው ኢህአደግ ፌደራል ምን ያካሂዳል ብዙ ሰዎች ላይመቻቸው ይችላል ግን በአሳዛኝ ሁኔታ ተቃዋሚ ነን የሚሉ አካሎች በርካታ የኢትዮጵያ ልጆች ህይወታቸውን የሰውለትን የብሔር ብሔረሰቦችን እኩል መሆን የእያንዳንዱ ህዝብ ባገሩ ኮርቶ መኖር ከዚህ የዘረጋ ያደግ መጥቻለሁ ብሎ አንዱ ተኮፍሶ ሌላኛው ተናንሶ የሚኖርባት ኢትዮጵያ ሳትሆን ሁሉም ኢትዮጵያዊ በእኩልነት የሚታይበትን ለማምጣት ከሁሉም ብሔረሰብ የተውጣጡ ፍትህ ፈላጊ ዜጎቻችን ህይወታቸውን ሰውቷል። ከአማራው ብሔረሰብ የወጡ በርካታ ልጆች ለብሔሮች እኩልነት ታግሏል። ኢትዮጵያን የብሔር ብሔረሰቦች እስር ቤት ነችና ከዛ ነፃ እናደርጋታለን የሚልም እንቅስቃሴ ነበር በ1960ዎቹ ማለቂያ ላይ። ይህንን አጀንዳ ግን ለኢህአደግ አስርክቦ ዛሬ ኢህአደግ ለ20 አመት እንድደላደል አድርጎታል። smart ነው በኢህአደግ ቦታ ይህንም የራሱ ማድረጉ በትክክል ስራ ላይ አውሎታል እሱ ድቤተብል ነው። ለሱ በሚመች መንገድ ነው እያዋለው ያለው። ግን ሌሎች ሙሉ በሙሉ ፌዴራሊዝምን reject በማድረግ ሊሸጥና ዋጋ ሊያወጣ የሚችልን የፖለቲካ መስመር ወደ ጎን ትተው አንድን አቅጣጫ ብቻ አፍራሽ የሆነ ገጽታውን ብቻ በመመልከት ችግር ውስጥ መግባታቸው አንዱ የፖለቲካ ምርጫ መጣበብ የሚያሳይ ነው at least ፌደራሊዝም እንደ አንድ ምርጫ ነው ብሎ መቀበልና ሌላ ደግሞ ከዛ የተሻለ የዲሞክራሲ ጎዳና መከተል እንችላለን ማለት ያደግም መስመር challenge የሆንበት ነበር ያንን ያለመደረጉ ግን ትልቅ challenge አጥቷል ስለዚህ የተሻለ የፖለቲካ አጀንዳ አለኝ ወይ ብሎ መመርመሩ አንዱ ይሄንን ያመላክታል በትውልድ ተጨባጭ ሁኔታ ከመጣ ሌላኛው እጅግ ዲሲፕሊን የሆነ ድርጅት መሆኑን ማስተባበል ነው ኢህአደግን የፖለቲካ ተቋሞች ተቃዋሚዎች የሚያዩት እጅግ በመናቅና በማስተናነስ ነው ይህ ትልቅ የፖለቲካ ድክመት ነው አንድም ዲሲፕሊን የሆነ የፖለቲካ አቋም ያለውን ድርጅት ጾታን አንቺ ማለትም እኔ እንደ እንደማሳነስ አይደለም ብዙዎቹ ግን የሚጠቀሙት አንቺ ያሉ ሲጠሩት ስፔሻሊቲ ፔልደፍን የዚህ mastermind የሆነውን 20 አመት ገዛ አሁንም አንቺ እየተባለ ነው እየተጠራ ያለው ይህ አይነት mindset ካልተቀየረና ባላንጣን ማክበር ከሌለ ጥንካሬውን ብስለቱን ማወቅ ካልተፈለገ የተስተካከለ ፖሊሲ መንደፍ አይቻልም። አንድ ድርጅት የምንጠላውን ቢሆን ጠንካራ ከሆነ ጠንካራነቱን መቀበል ያስፈልጋል። ያንን ጠንካራነቱን ከተቀበልኩ ነው ያንን ጥንካሬውን ሊያፍረከብት የሚችል እቅድ ማውጣት የሚችለው። ያንን ካላደረኩን ሁሌም እንዲሁ በምኞት ውስጥ ነው የምኖረው ማለት ነው ለዚህም ነው አንዳንዶቹ ይሄው ለወድቅ ተቃርቧል ትንሽ ገፋ ካደረጉት ይወድቃል እያሉ ተረት ተረት የሚያወሩት ለዘላለም ይኖራል ማለት አይደለም ግን እንጂ ተንቆ ግን እኛ ይወድቃል ስላልን የሚወድቅ አይደለም ጥንቃቄ የተሞላበት የፖሊሲ የህዝብ መደራጀት የህዝብ እንቅስቃሴ ያስፈልጋል ህዝብ ንቁ ሆኖ ይህንን ፍርድን ያዛባን አካል መቃወም መቻል አለበት ግን ከተናቀና ነገ እንደምወድቅ ከታሰበ ምን ዝግጅት ያስፈልጋል ያው መውደቅ ቀጠሮ መጠበቅ ነው እንጂ ይህ አይነት ጉዞ ህዝብን ትጥቅ የሚያስፈታ ነው ዝግጅትን የሚያላላ ነው ዝግጅቱ የላላ ደግሞ ሰርፕራይዝ ይደረጋል ጠንከር ያለ ባናንጣ ከፊት ለፊቱ ስቆም ይፍረከረካል መሄጃ ነው የሚጠፋው በህዝብ ዘንድ credibility ያጣል እንግዲህ አንዴ ህዝብን ከማያስፈልግ መስዋዕትነትን አስከፍሎ ትግልን ህዝብ ላንዴም ለመጨረሻ ጊዜም እርም ብሎ እንድጥል ያደርጋል በሀገር ላይ ወንጀል መስራት ነው ስለዚህ ሀገርን የሚመራን አካል ማክበርና ደካማ ጎኖቹን በትክክል አበጥሮ አውቆ ከዛ የተሻለ እቅድ ይዞ መቅረብ የተቃዋሚ አካል ግዴታ ነው ማለት ነው ጉዞው ረጅም ነው፣ ጉዞው ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያሳጣ በጥናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ሌላኛው ልጠቀስ የሚችለው የዘመኑ የዲክታተር ቀዝቃዛ ጎን በኢኮኖሚ የተሻለ ፖሊሲ ማውጣቱ ብቻ ሳይሆን በውጭም ሆነ በሀገር ውስጥ ፖሊሲውም ሁል ጊዜ ጉዳዮችን እየተከታተለ መፍትሄ ማግኘት ይሞክራል እስካስከደው ድረስ ስልጣኑን ብዙ እስካልተቀላቀለ ድረስ በውጭ ፖሊሲ ላይ እንደ ድሮው ጀብደኛ dictator ከአንድ ጎራ ብቻ መሽጎ ዝንተ ለምዛ መኖር አይፈልግም የማይመቸው ሲሆን እንደ ሸሚዝ ቀየር ነው ደጋፊ ሲያገለግለው ብቻ ነው ሲመቸው ብቻ ነው የሚያገለግለው ለዚህ ይህ ደግሞ ተቃዋሚን አደጋ ላይ ይጥላል የዛ ደጋፊ ነው ብሎ ያሰበውን ኃይል lobby አድርጎ እንድጥለው ባደረገ ጊዜ ሌላ ጋር ሄዶ መለጠፍ ብቃት ስላለው የሌላኛው ሀገር pressure ብዙም እክል አይፈጥርበትም dictator ላይ ለምሳሌ የጥንቶቹ ከሶቪየት ህብረት ጋር ተለጥፈው የነበሩት ሶቪየት ህብረት ስትወድቅ አብረው ወደቁ የዛሬዎቹ እንደዛ አይደሉም ከፑቲን ጋር የቆሙት የፑቲን ነገር አልመቻቸው ስል ወደ ምዕራቡ ካብዳቸውን ዞር ያደርጋሉ ከምዕራቡ ጋር የነበሩት ምዕራቡ ጉድ ገቨርናንስ አምጣ እያለ ፕሬዠር ማድረግ ሲጀምር ወደ ቻይና ዘንበል ማለት ይጀምራል ይህ አይነት አካይ ለተቃዋሚ ቡድን እጅግ አዳጋች ነው ለዚህ ዝግጁ መሆን ያስፈልጋል ዝግጁነቱ ኃይል ከህብረተሰቡ ብቻ መሆኑን አውቆ ሙሉ ስራውን በህብረተሰቡ ላይ ማድረግ ነው ምክንያቱም የውጭውን የፖሊሲ መሽቀዳደም የዘመኑ dictator በሚገባ master ስለሚያደርግና ምኑ ጋር ጥቅም እንዳለ ከ opposition ይበልጥ access ስላለው ልምዱም ስላለው በአገር ህዝብ ላይ መቁጠርና በዛ መተማመን እጅግ አስፈላጊ ነው። የዘመኑ dictator ኦች ከጎረቤት ጋር በሰላም መኗኗርን ይፈልጋሉ። ምክንያቱም አገር ቤት የሚጭሩትን እሳት ያውቃሉና ከውስጥ ጭረው ከውጭም እሳት ከጫሩ ችግር ውስጥ ስለሚገቡ በጥንቃቄ ነው የፎሪን ፖሊሲያቸውን የሚያስገዱት opposition ከዛ የተሻለ ፖሊሲ ይዞ ለመቅረብ ብቃት ሊኖራቸው ይገባል ያንን ካላደረጉ ይህን የመሰለ በሳል አካል challenge ማድረግ አዳጋች ነው በእኛ ሀገር ባለፉት ባለፈው አምስት ዓመት የተሰራ አንድ በጣም strike ያደረገኝን ነገር ላካፍላችሁ debate ኡ ሳይነበር ተቃዋሚ ቡድኖቻችን ኢትዮጵያ በጠላት ተከበበች ይችላሉ የኢትዮጵያ ጎረቤቶቿ ሁሉ ጠላቶቿ ናቸው to ትሩ ግን አዋጅ አይነገርም ጠላት ቢሆንም የጎሊት እየተጠባበቀ ነው በዲፕሎማሲው ኢህአደግ ምን አደረገ በቀዳማዊ ኃይለ ሥላሴ ጊዜ እኛ የተከበብነው በጠላት ነው ብሎ እሳቸው የምናገሩትን ክሊፕስ አመጣ በደርግ ጊዜ በጠላት ነው የተከበብነው የሚለውን ከዛም ያውኑ opposition በጠላት ነው ሀገር የተከበበችው ምሎን አመጣ ከዛ እኛ ግን አለ በቢሊዮን የሚቆጠር ኢንቨስትመንት ወደ ሀገራችን ስበናል ከጎረቤት ጋር በሰላም መኖር የቻልን ነን ከሱዳን ጋር ሃይዌ ገንብተን የነዳጅ pipeline ወደ ሀገራችን ልናመጣ ነው ነዳጅ ማጣሪያ እዛ ተክለን በአሰብ ላይ ተክተን ዛሬ በቀነስ ባለ ዋጋ የምንገዛው ከሷ ነው ሌሎች በቅርበት ያሉ የአረብ ሀገሮች በቢሊዮን የሚቆጠር በበርካታ ቢሊዮን የሚቆጠር ኢንቨስትመንት በአገራችን አፍሰዋል partner ኦቻችን ናቸው እቃዎቻችንን በእነሱ እንሸጣለን ገንዘባቸውን ሀገራችን invest ያደርጋሉ እንደ ጠላት አንቆጥራቸው ማለት smart move ነው ይህንን አይነት የበሰለ አካልን የተመለከተ ጥንቃቄ ማድረግ መቻል አለበት የተሻለ የፖለቲካ ፖሊሲ ቀምሮ ተሽሎ መገኘት አለበት እንጂ አንድን አካል ጨቋኝ ነው ብቻ ብሎ መውቀሱ ትርጉም የለውም ለዚህ ነው የዘመኑ የገበላይነትን የማከብር የማያከብር መንግስት መፋለም ቀላል የማይሆነው ሌላው ለመፍትሄ ለድል መጣደፍ ነው ለድል መጣደፍ በብዛት ይታያል ትግስት ማጣት ይታያል ምክንያቱም ለረጅም ጊዜ ተንቆ የቆየ ስለሆነ realistic assessment ስላልነበረና የማራቶንን ልቀት ያለውን በመቶ ሜትር ርቀት ታስቦ ጉዞ ስለተጀመረ ትንፋሽ አጥዋል ስለዚህ ለድል በጣደፍ ይታያል ሸንጎ ማቋቋም አለ ያደግ ነገ ሊወድቅ ነው የተባለ ግን ጠንካራ የፖሊስ ሰራዊት አገር የሚጠብቅ ሰራዊት ያለው አካል ነው ይህንን አውቆ እንዴት ነው challenge የማደርገው ይህንን መንግስት የምለውን እቅድ ማውጣት የእውነተኛ ተቃዋሚ ፓርቲ ድርሻ ነው ማለት ነው ይህንን ካላደረገ ብቃትም demonstrate አላደረገም ብዙ አመጎስኩት ያደግን ደካማ ጎን የለውም ማለት አይደለም ድካም ግን አጋንን አይተን መሰረት ያለውን ፖሊሲ ማውጣት አልተቻለም አጋኖ ማየቱም ደግሞ ተስፋ አስቆርጣል realistic መሆን ያስፈልጋል ራሱን ከህዝብ ነጥሏል ከህዝብ ልቦና ራሱን አውጥቷል ይሄ ትልቅ ሳራ ነው ምክንያቱም ያመጣው ጭሮት የነበረው ተስፋ ጨልሟል መልሶ ለመብት ፍኛ ጫካ የገቡና መብትን የህብረተሰባችንን መብት ለማስከበር ህይወታችንን እንሰዋለን ያሉ ሰዎች በአሳዛኝ ሁኔታ የሌላኛው ሰው መብት ለመርገጥ ዝግጁ የሆኑ ሆኖ መገኘታቸው ህዝቡን ሰፖርት አድርጎታል ይሄ ትልቁ ድክመታቸው ነው ራሳቸውን በራሳቸው ነው ጠለፉት ከራሳቸውም ጋር ለመታረቅና በጽናት ለመቆም ይቸገራሉ in the long run ከህብረተሰባቸውም ይነጥላቸዋል ሌላኛው corrupt መሆኑ ነው corruption ኡ መጠን አጥቷል ሌላኛው ህብረተሰብ በጣም የመረረ አይነት ስሜት እንዲሰማው እያደረገ ነው በሀገራችን ታሪክ ለወደፊት ከፍተኛ አደጋ ሊያስከትሉ የሚችሉ ሁኔታዎች ሊፈጠሩ ወደሚችሉበት እየሄደ ነው ማህበረሰብ እየተጠላላ ነው ከዚህ ቀደም ኤሊቶች ብቻ ነበሩ የሚጠሉት ዛሬ ግን ሰው የተወሰነን የዘር ሀረግ ይመጣል ከትግራይ የመጡ ወገኖቻችንን የመጥላት ስሜት ይታያል ይሄ አደጋ ነው ከዚህ መቆጠብ በጣም ያስፈልጋል እያንዳንዱ የፖለቲካ ድርጅት እዚህ ላይ ጠንክሮ መስራት አለበት የተጣመመ የፖለቲካ መስመር የሚያካሄድን አካል ከማህበረሰብ ነጥሎ ማየት እጅግ አስፈላጊ ነው ያ ካልሆነ ወደ ስህተት ነው የምትሄደው ሀገራችን ወደ ማትወጣበት መጥፎ ነውጥ ትገባለች ቅድም ብላሉ ወገኔ ብሎ ነበር አንድን ህግን ያፋለሰን አካል ማንሳት ብቻ በቂ አይደለም የምትተካው ፍትህን ማምጣቱ መረጋገጥ መቻል አለበት በቂም ላይ የተመሰረተ ጉዞ ጥሩ አይደለም ሀገርን ያናጋል ህዝብን ያፋጃል የምንፈልገው ያንን መፍትሄ አይደለም ይህ አካሄድ ግን ለዲክታተሮች ይመቻል ምክንያቱም በጣም ከፍተኛ ውጥረት በህብረተሰብ ውስጥ በተፈጠረ ጊዜ ጠንካራ መሪ ይባላል ፍታዊ አይደለም የምነሳው ያኔ ጠንካራ ጥንካሬው የምታየው ባለው የእስር ቤት ብዛት በመታዘዙት እሱ ያሻውን በሚፈጽሙ የሴኩሪቲ አባላትና የጦር ኃይሎች ብዛት ነው ጥንካሬው የሚለካው ለዚህ ሲባል ይህንን አይነት የተከፈተውን ጎዳና መዝጋትና በዛ መረብ ውስጥ ያለመውደቅ የተቃዋሚ አካሎች ድርሻ ነው የፖለቲካ መስመሩን መቃወም እንጂ ማህበረሰቡን በማህበረሰብነቱ መቃወም ትልቅ የፖለቲካ ግድፈትና ውድቀት ነው ከዚህ እያንዳንዱ ዜጋ ሊጠነቀቅ ይገባል ብዙ ማለት ይቻላል ያምባገነን ባህሪን ባለፈው ጊዜ ተመልክተናል የዘመኑ ያምባገነን ካሉት ባህሪዎች እስቲ ከጠንካራዎቹ አንዱ አንዱ ሁለቱን ጠቅሼ ላቁም ለሁለተኛ ዙር ምርጫን የህጋዊ ራሱ ስልጣን ህጋዊ ለማድረግ ይጠቀማል አሁን ወደ ምርጫ እያመራን ነው ምርጫ መጠቀሚያው እንዳይሆን ማድረግ የእያንዳንዱ ዜጋ ግዴታ ነው ሁለት ምርጫዎች አሉ ለተቃዋሚዎች ምርጫው ውስጥ ከተሳተፉ ምርጫው እንደምጭበረበር እያወቁ ከተሳተፉ ለሱ መሳሪያ ሆነን ዲሞክራሲ አስመሰል ነው ይባላል ይሄ እውነትነት አለው በከፊል ትቶ ከወጡስ ሁሉም መውጣት ይችላሉ ወይ አይችሉም ግሚቶቹ ወጥቶ ገሚሶቹ ሊቀሩ ይችላሉ በጣም ባሳዛኝ ሁኔታ ግን ብዙ ጊዜ potential ያላቸው ናቸው የሚወጡት ስለዚህ potential የሌላቸውን ሰብስቦ ይመረጥና ከፍተኛ ድምፅ አግኝቶ በፓርላማ ውስጥ ተደላድሎ አያናን ዳቻለኝ እሱም ሳይማር ሌላኛው ፓርላማ ውስጥ ገብቶ የመንግስትን ስነ ስርዓት የፓርላማን ዲቤት ሁኔታ እንኳን ልምድ መቅሰም ራሱን እድል ነፍጎ ህዝቡንም ከዛ እድል ነፍጎ ሁለቱም ወገን ኪሳራ ውስጥ ይገባሉ ስለዚህ እያንዳንዱ ተቃዋሚ ተመካክሮ በጋራ መቆምና challenge ማድረግ ይሄ ከፍተኛ የዜግነት ግዴታ ነው ያ ካልተቻለ በጋራ ሁሉም እንደማይወጣ ስለሚታወቅ ሁሉም በየፊናው በ group በ group ይሄ 30 ቦታ ሆኖ 30 ድርጅት ከመሆን at least 3 group ኦች እንኳን ሆኖ challenge ቢያደርጉ በፓርላማ ውስጥ ባለፉት 10 ዓመት ከአምስት አመት በፊት ያየነውን at least ትንሽ ፈንጥቆ የነበረውን debate እንኳን ማየት ይችላል ያ በጣም የሚያበረታታ ነበር ይህ አይነት ጉዞ ነው እንግዲህ መለመድ አለበት ፖለቲካ በጣም አዝጋሚ ለውጥ ነው የሚመጣው በቀላሉ ግግርን አቅርቦ ማየትና ወይ ሁሉን ስልጣን ያብዛ ባዶ ስልጣን የምለው ነገር አያስገድም በፖለቲካ ዓለም incremental ነው ደረጃ በደረጃ ወይ ሙሉ ስልጣንን ካልያዝኩ ወይ እንግዲህ ግማሽ አይሆንልኝም የምለው ነገር አያስገድም የተሻለውን ይዞ እንደው በአገራችን አባባል አለ ብልጥ ልጅ በእጁ ያለውን ይዞ ለሌላው ያለቅሳል ያንን መርህ መከተል አስፈላጊ ነው አሻንጉሊት በመሆን ግን አይደለም አሻንጉሊት የማይኮነው መተሳሰር በተቃዋሚ ቡድን ውስጥ መተባበር ስለሆነ ነው መደማመጥ ስለሆነ ሌላኛው የዘመኑን አምባገነን smart የሚያደርገው አለኝታ መሆን ነው የሀገር አለኝታ ለዛ ደግሞ መንገድ የሚከፍተው opposition ኡ ነው ከተፍረከረከ የጎሪጥ የሚታይ ከሆነ ዜጋው አንዱ ሌላኛውን የማያምን አንዱ ሌላኛውን በጠላትነት የሚያይ ከሆነ ገላጋይ ነው ማለት ነው ይሄ አምባገነኑ መሪ ያንን እድል ለመፈጽ ዜጎቹ ናቸው ጠንክሮ መስራት ያለባቸው እኛ ገላጋይ አንፈልግም በጋራ ችግራችንን መፍታት የምንችል ህዝቦች ነን ማለት ብቻ ሳይሆን ማታየት ያስፈልጋል በጋራ ችግሮቻችንን የሚፈታ ህዝቦች መሆን አለብን እነኚህ ወገኖቻችን ናቸው ከማከላችን የወጡት እነሱንም pressure የምናደርግባቸው አለኝታችን አይደላችሁም እኛ ተሳስበን የምንኖር ህዝቦች ነን የምንለውን demonstrate የምናደርገው በቃል ሳይሆን በድርጊት ነው ወድቃሚ ነው ዳገት ነው ነው ነው ጋራ ቁጥቋጦ የበዛበት ሾይ የሞላበት ከግርሚያ ደሙ ጋር እንቅፋት አጃላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው